الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الرحمن الرحيم باب الرجعة باب الرجعة الرجعة يقرر بفتهم بكسرة باب الرجعة أو باب الرجعة مملس መመለስ ወይንም ደግሞ በወሰኑት ነገር ላይ መመለስ ሚስትን መመለስ ማለት ነው ረጃዓ የሚባለው ይሄ አልሙራጃዓ ወልእርትጃዕ ኩሉሃ ቢማዕነን አንድ ትርጉም ተመሳሳይ ትርጉም ነው ያላቸው። ወሆ አዩ ረጅሉ ምርአተሁ አንድ ሰው ሚስቱን ሊመልሳት ነው። ወየበሙ ሀይላ ነፍሴ ቀውለን አው ፊዕለን ባዕደ ሰላት ፊል ዒዳ ምን ገይሪ ኒካ የፈታትን ሚስቱን ሊመልሳት ማለት ነው። መመለስ የፈታትን ሚስቱን መመለስ ማለት ነው። ረጃዓ ማለት ነው። ወየበሙ ሀይላ ነፍሴ ወደ ራሱ ላይ አስጠጋት ሊያመጣ ቀውለን በንግግር አው ፊዕለን ወደ ድርጊት بعد الصلاه ከፈታት በኋላ في العده عده ውስጥ እያለች عده ውስጥ እያለች በድርጊትም ሊሆን ይችላል ይመልሳል በንግግርም ሊሆን ይችላል ይመልሳል በንግግር መመለስ ማለት ራጃዕቱኪ መልሼሻለሁ ማለት ነው በድርጊት መመለስ ማለት ደግሞ እዳ እየቆጠረች እያለ ሁለቱ ግንኙነት ከፈጸሙ መልሷታል ማለት ነው። አልቀውል ወልዓመል ወልፊዕል ማለት ነው። ሁለቱም መመለስ አለ። ባይሆን በእጃ ውስጥ እያለች ነው። ኢዛ ካነት ሙጠለቀተን ጠላቀ ረጅዕያ መመለስ የሚፈቀድበት ፍች ፈቷት ከሆነ ነው። ወይ አንድ ጊዜ ተለያዩ ወይ ሁለት ጊዜ የተለያዩ ከሆነ ነው። ሶስት ጊዜ ከተለያዩ በኋላ ግን መመለስ አይቻልም። ሐታ ተንኪሐ ዘውጅን ገይረሁ ሌላ ባል እስከምታገባ ድረስ መመለስ አይፈቀድም። ሶስት ጊዜ ከተለያየ በኋላ ዒደተ ረጅዕያ ይባላል። ባኢና ተኩኑ ልመርአቱ ባኢነተን ምን አይነት ባኢነተን ሶግራ ወባኢነተን ኩብራ የሚባል አለ። ትንሽ መላየት፣ በጣም ትልቅ መላየት የሚባል አለ። ሴቶችን ባልና ሚስት ሲለያዩ ማለት ነው። ትንሹ መለያየት በአንድ የተለያያት ወይ በሁለት ፍች የተለያያት ከሆነች ነው። በሶስት ከተለያዩ በኋላ ግን ትልቁ መለያየት ነው። ትልቁ መለያየት ነው። ሌላ ሰው ሳታገባ መመለስ አይችልም። ወረጃ ይባላል። እናየው عن عمران بن حسين رضي الله تعالى عنهما أنه سئل عن الرجل النبي عليه الصلاة والسلام أنه عمران بن حسين أنه سئل عن الرجل ስለሆነ ሰው እየተጠየቀ يطلق ሚስቱን ይፈታና ثم يراجع ከዛ ይመልሳታል ስለዚህ ሰውዬ ተጠየቀ የሆነ ሰው ሚስቱን ፈታትና እንደገና መልሼሻለሁ አላት እንዴት ነው ፍርዱ ብሎ ጠየቁ ተጠየቀ ሰሐቢዩ أنه سئل عن الرجل ስለሆነ ሰው ተጠየቀ ይጠልቁ ሚስቱን ይፈታና ثم يراجع ከዛ መልሼሻለሁ ይላታል ወላ ዩሽሂድ ምስክር ሳያሳይ ዝም ብሎ ፈቷት ነበር መልሼሻለሁ ሚስቴ ነች ካሁን ጀምሮ አለና መለሳት ምስክር ሳያሳይ ብለው ጠየቁት እንዴት ነው ሁክሙ ብለው ሲጠይቁት ፈቃል እንዲህ ብሎ መልስ ሰጠ አሽሂድ ምስክር ማሳየት አለብህ አላ ጠላቂሃ ስትፈታትን ወአላ ረጅዓቲሃ ስትመልሳትን ምስክር ማሳየት አለብህ ብሎ ይህንን ፈትዋ ሰጥቷል። እምራን እብን ሁሰይን ማለት ነው። ዕምራን እብን ሁሰይን ይሄ በስቲህባብነት ደረጃ እንጂ በውጅብነት ደረጃ አያሳይም ተብሏል። ቀጣዩን ሐዲስ እንየው። ረዋሁ አቡ ዳውድ ሀከዳ መውቁፈን ሐዲሱ መውቁፍ ተደርጎ አቡ ዳውድ ዘግቦታል። ወሰነዱ ሰሒህ ሰነዱ ጠንካራ ነው። ወላኪን ሐዲሱ መውቁፍ ነው። ሲቀጣዩ ነው وعن ابن عمر رضي الله تعالى عنهما أنه عبد الله بن عمر لما طلق امرأته يميل የሚል አለ የለም ነው وأخرجه البيهقي وأخرجه البيهقي بلفظ بملقال ذكروتال بلفظ أن عمران ابن حسين عمران ابن حسين رضي الله تعالى عنه سئل عمن راجع امرأته ሚስቱን ስለሚመልሰው ተጠየቀ ወለም ይሽድ ግን ምስክር አያሳይም ነበር ፈቃል እንዲህ አለ ቢገይሪ ሱና ይሄ ሱና ያልሆነ አካሄድ ነው አለ ሱናው ፈልዩሽሂድ الآن አሁን ምስክር ማስመስከርና ማሳየት አለበት ምን ሚስቱንም ሲፈታ ሆነ ሲመልሳት ምስክር ማቆም አለበት ይላል አው ፋሪቁሁም ይልና መጨረሻ ላይ ፈአሽሂዱ ዘወይ አድልን ሚንኩም ይላል። ከእናንተ ውስጥ ሁለት ፍትሃዊ የሆኑ ሰዎችን ምስክር አሳዩ ይላል። ይሄ ደግሞ ለፍች የመጣ እንጂ ለረጅዕ አይደለም ይላሉ። ያም ደግሞ አምር አይደለም አምር አይደለም። አምር ቢሆን ኖሮ ዋጅብ ይሆን ነበር። ዋጅብ ቢሆን ኖሮ ደግሞ ቀጣዩን ሐዲስ እንየው። መውቁፍ ነው አንደኛ ይሄ ሐዲስ መውቁፍ ነው። አንደኛ መውቁፍ ነው። ወአን እብን ዑመር ረዲየላሁ ተዓላ አንሁማ ቀጣይ የለም አሁን ዛደ ጠበራንዩ ጠበራን ይጨምሯል في رواية ويستغفر الله አላህን ጌታውን ይቅርታ ይጠይቅ ይህንን በማድረጉ ብለው ጨምረዋል። في غير سنة ሲል አንድ في غير سنة ያለው አሻሚ ነገር ነው። في غير سنة ይህ ሱናዊ አካሄድ አይደለም፣ ጥሩ የሚመከር አይደለም ለማለትም ይሆናል። ወይንም ደግሞ ፊ ገይሪ ሱነቲን አይ ሱነት ረሱል ሰለላሁ ዐለይሂ ወሰለም ለማለትም ይሆናል። ኢማል ይገባዋል ነው ኢማል ይገባዋል። ፊ ገይሪ ሱና ያለው ወላኪን ዋናው ይሄ ነው። ሌላ የለም። ቀጥሎ አን ኢብኑ ዑመር ነው። وعن ابن عمر رضي الله تعالى عنهما أنه لما طلق امرأته ሚስቱን በፈታ ጊዜ አብደላህ ብን ዑመር قال النبي صلى الله عليه وسلم لعمر ለዑመር እንዲህ አሉት ምን አሉት ሙርሁ እዘዘው ልጅህን አብደላህ ብን ዑመርን ፈሊዩራጂዕሃ ይመልሳል ሐዲሱ ሙተፈቅ ዐለይህ ፈሊዩራጂአሃ የመለሳት የፈታትን ሚስት ብሎ ተናገሩ። ስለዚህ ሙራጃአ መመለስ የሚባል ነገር አለ። ሁለተኛ እዚህ ነፍስ ላይ እዚህ ነፍስ ሐዲስ ላይ የምናገኘው ነገር ምንድነው? ምስክር ያሳይ አላሉ። ሲፈታ ምስክር ያሳይ አላሉ። ፈቷል ምስክር አስመስክሮ ነው የፈታት አላሉ። አልጠየቁም ነብዩ። ሁለተኛ ፈሊዩራጂአሃ ነው ያሉት ይመልሳት ነው እንጂ ያሉት እና ፈሊዩሽሂድ ዘወይ አድሊን ሁለት ምስክሮችን መመለሱን ያስመስክር አላሉ ነብዩ አለይሂ ሰላቱ ወሰላም። ሀዳ መርፉዕ ነው። ሐዲሱ ሙተፈቅ አለይህ ቡኻሪ ሙስሊም የዘገቡት ነው። እዛንኛው ላይ ሰውየው በራሱ ነው ፈትዋ የሰጠው። هذا من اجتهاد የሰሐቢዩ اجتهاد ነው። ሰሐቢዩ اجتهاد ነው። ለፍች ነው ነው የሚሉት እሱም ራሱ ለዋጅብነት አይደለም። ሌላ ቦታም ብሎ ስላለ ለዋጅብነት አይደለም። ምስክርነትን ማሳየት ጥሩ ነው፣ ሱና ነው የሚሉት በረጃዓ ላይ فأشهدوا ذوي عدل أو فارقوهن ይልና ምን ይላል? وأشهدوا ذوي عدل منكم ይላል። ከእናንተ ውስጥ ሁለት ምስክሮችን አስመስክሩ ይላል። ስትፈቱ ሲፈቱ ምስክርን ማሳየት በዋጅብነት አይደለም፣ ጥሩ ነው። ምን ለማስወገድ ኒዛዕን፣ ጭቅጭቅን ለማስወገድ ጥሩ ነው እንጂ በዋጅብነት አይደለም። አንድ ሰው ሚስቱን ቢፈታ ፈትቼሻለሁ ካለ ብቻውን ቤት ውስጥ የግድ ምስክር መጥራት አለበት። ይኸው እናንተ ምስክር ናችሁ ፈትቼሻለሁ የሚለውን ነገር ይሄ ዋጅብ አይሆንበትም። ወላኪን ይመከራል። አንድ ሰው ይሄን ቢያደርግ የቀጥዕ ኒዛዕ በይነሁማ ማለት ነው። በባልና በሚስት መካከል ያለውን ጭቅጭቅ መፍትሄ ለመስጠት ሰውየው ፍች በሚፈታበት ሰዓት ምስክር ቢያሳይ ጥሩ ነው፣ ይመከራል። ሶስቱ አይማዎችም ይሄንን ነው ኢማሙ ሻፊዒ ግን ሸርጥ ነው ነው ሸርጥ ነው ብለዋል። ምስክር ማሳየቱ ረጅዕ ሲያደርግ መልሼሻለሁ ሲል ምስክር ማሳየቱ ሸርጥ ነው ብለዋል ለረጅዓው። አለበለዚያ ረጅዓ አይሆንለትም ማለት ሶስቱ አይማዎች ግን ረጅዓ ዋጅብነት ሳይሆን ሱና ነው። ሀታ ራሱ ረጃዓ ቁርአኑ የሚለው አፋሪቁሁነ ብሎ ፈአሽሂዱ ዘወይ አድሊን የሚለው ለፍች ነው። ረጃዓ ላይ የለም። ጥሩ ነው ብለው ያሉት ሰዎች ግን አይ ረጃዓና ፍች እኮ ተመሳሳይ ናቸው። ከፈታ በኋላ ሰውየው እዳዋ ሳያልቅ መመለስ፣ ሁለቱ ጎረቤታማዎች ተመሳሳይነት ስላላቸው እንደ ጦላቅ ቅያስ አድርገው ነው ያስገቡት። ተግባባን? ግልጽ ነው አይደል? እ ግድግዳ ማለት ቤቶች የሆነ አላቸው ከዛ እንደፈታት ያ እጃው ሳል መልሷል ከዚህ በፊት አልቆ ሊሆን ይችላል የመለሰት ብላችሁ ኖበት ሶስተኛው መለሰት በሁለተኛው ማለት ነው ስለዚህ መለሳትና ግንኙነት ሳያደርጉ የዛው ቀን ለምሳሌ እንደ መለሳት የዛው ቀን ሲፋቱ ማለት ነው ሌላ ዛ የመጀመሪያ ዛ አለ አሀ ከመለሳት በኋላ እንደገና ከሰጣት አዲስ ነው የምቆጥረው አዲስ ነው የሚሆነው ራሱን የቻለ አዲስ አዲስ ራሱን የቻለ እንትን ነው የምትሄደው አይ ወላጡ ሶስት ነው ሀይዱን ነው የምትለው ሀይዱን ነው የምትለው ሀይዱን ቀጥታ ትቆጥራለች ለብቻ ራሱን የቻለ ማለት ነው قال النبي صلى الله عليه وسلم لعمر مره فليراجعها حديث متفق عليه ነው እና አሽድ አላ ጠላቂሃ ወአላ ረጃዓቲሃ ማለት እክተለፈ ፊ ሀዘ ልአምር ወልአሰሕ አነሁ ሊነድቢ ወልኢርሻድ ምክር ይሰጣል፣ ሰዎች ይበረታቱበታል እንጂ ዋጅብነት አይደለም። ምስክር አሳይ ማለቱ ሰሐቢዩ ማለት ነው ዕምራን ብን ሁሰይን ለምን ዋጅብ ቢሆን እና ዋና የሚሰራበት ነገር ቢሆን ኖሮ ምን ይሉ ነበር ነብዩ አለይሂ ሰላቱ ወሰላም ሙርሁ ፈሊራጂዐሃ ثم فليشهد ذوي عدل ብለው ነብዩ ያዙት ነበር። አብደላህ ብን ዑመርን ሚስቱን ይመልሳት ሲሉ ያሳይ ባይሆን ምስክር ያስመስክር ይሉ ነበር። ተባባል የሰሐቢዩ ንግግር ውድቅ ሆኗል? አልሆነም፣ አልሆነም፣ ውድቅ አልሆነም። ይሰራበታል። ለነጅ ወል ኢርሻድ ነው የሚሆነው። ጥሩ ነው፣ ይመከራል። ከባልና ሚስት መካከል ጭቅጭቅ እንዳይፈጠር የፈታትን ሚስቱን መልሼሻለሁ ሲል ምስክር ቢያሳይ ጥሩ ነው። ወላኪን መልሼሻለሁ ማለት ይችላል። ባትወድም እንኳ ይችላል። ምን ገይሪ ራሱ መመለስ ይችላል። አረጃአቱ ወጠላቅ ይሄ ድርጃ ነው ያለው ከዛም በኋላ ቃዲ ጋር ሄደ የሆነ ነገር ልትነጋገር ትችላለች። ወላኪን ይጸድቃል። አለው ሲል አንድ ሰው በወንዱ ፍቃድ ነው። አለው ባትፈልግም ያለው ማለት ይችላል። ዙልሙ ሌላ ነው። አላህ ዘንድ የሚጠየቀው ነገር በበደልም ይሁን በምንም ይሁን እሷን እያጨናነቀ የሚያደርገው ነገር ተጠያቂነቱ ላይ ወጣ ይችላል። ወላኪን ሸርዓው ይጸድቃል። አለው ሲል በሱ ፍቃድ እንደሆነ ሁሉ ያለውን በሱ ፍቃድ ነው። አሐብ ወአዝዋጅሁም አሐቁ ቢረድህን ይላል። በመመለስ ባሎች ይገባቸዋል ብሏል አላህ ለምን መብቷን አላከበርም? ያንኛው ደግሞ ሌላ ጥያቄ ነው። አላህ ዘንድ የሚገባው ነገር ይገባው ይችላል። እዚህ ደግሞ ቃዲ የሚያዘውን ሊያዘው ይችላል። ወላኪን መልሻለሁ ሲል ይጠርቃል። አቤት ትችላለች፣ ግን ይጠርቃል። ተመልሳለች። ሚስት ናት። አይ አልፈልገውም ብላ ቃዲ ጋር ትከስና ቃዲ ጋር ያለውን ነገር ያቀርባል እንጂ ወይ ያላትን ያለውን ነገር ያቀርባል እንጂ ይጸድቃል። መልሼ ካለ ሚስቱ ናት። አሁን ከዚህ ሰዓት ጀምራ ከመለሰበት ሰዓት ጀምራ እማትፈልገውን ብትሆን እንኳ ሳትፈልግ መፍታት እንደሚበቃለት ሁሉ መመለስም የፍች ወንድም ነው። ተገባን? ፍቺ ይጠርቃል አይደል? አልፈልግም እኔ ብትፈታኝም ከቤት አልወጣልህም ብትለው ፈታሁሽ ካላት ሚስቱ አይደለችም ተፈታለች። በቃ የግድ እሷ ፈቃድ አይጠይቅም ፍቺ ላይ ለምን ፈታ? አብገዱል ሐላሊ እንደላህ ይጠላል። በጣም ዘግናኝ ሐላል ማለት ፍቺ ነው። ይህ ሌላ ጥያቄ ውስጥ የራሱ ጉዳይ ራሱ የሚገባበት ነገር ይገባበታል። ወላኪን ፍቺ እንደሚጸድቅ ሁሉ ረጃዓውን ይጸድቃል። ተግባባናል። መጽደቅ የሚባለውን ነገር ነው አሁን የምንይዘው። ከዛም በኋላ ግን የእሱ ሐቅ የእሱ ሐቅ ምናምን የሚባለው አንድ አላህ መካከል፣ ሁለተኛ እዚህ ደግሞ ቃዲ ጋር የሆነ ማድረግ ያለባትን ነገር ልታደርግ ትችላለች። ግን ፈትሽሻለሁ ሲል በፍቃዱ እንደሚጸድቅ ሁሉ መልሻለሁም ሲል ያለ ፍቃዱ አይጸድቃል። ተመልሳለች። ግን እቤት እገባለሁ አልገባም፣ ተስማምተን እንቀጥላለን አንቀጥልም፣ ያንኛው በቃዲና በሽማግሌ ጉዳይ በሸሪዓ የሚያልቅ ነው። ግንኙነት ዛደግ ትመለሳለች፣ ሚስቱ ትሆናለች። ዝሙት አይባልም የሚባለው አላመተ ነው መመለስ ቢፊዕልን አው ቀውልን የተባለው ነው። በድርጊትም መመለስ አለ። ሚስቱ እኮ ናት፣ ሚስቱ ናት። በዚህ ሰዓት አታራሱ ዕጃዋን የምትቆጥር ወራቅ ብላ ስትቀር እዛው ትቆጥራለች። ለምን ለምንድን ነው ሊመለስ ይችላል። እሱም በቃ አይ ሚስቴማ መሄድ የለባትም በቃ ከኔ ጋር መቀጠል አለባት ሊል ይችልና ሊመልሳት ይችላል። በዛን ሰዓት ይፈታ ሱልጣን በሱ ስልጣን ስር ናለች። ዒዳዋ እስከሚያልቅ ድረስ ምን ከሆነች ምን ከሆነች ነው ዒዳዋን እሱ ጋር የምቆጥረው ሶስት ጊዜ ያልተፈታች ከሆነች ነው። ያችማ ከሆነች ስለማትመለስ ግንኙነት ቢያደርጉ እንኳ አደጋ ነው። የትኛይቱ ግን አንድ ጊዜ ተፈታች፣ ሁለት ጊዜ ተፈታች፣ ድንገት ነድሞ ግንኙነት እንዳደርግ እዛው ነው ዒዳ የምትቆጥረው። እጇ እስከሚያልቅ ድረስ ሚስት እኮ ናት። እጇ እስከሚያልቅ ድረስ ተሕተ ስልጣን ናት። እጇ እስከሚያልቅ ድረስ አንድ ባቡ አልኢላ ገብቷችኋል? ቀላል ነው። ረጃ ማለት ምን ማለት ነው? መመለስ ማለት መቼና መቼ ነው የሚመልሰው አንድ ሰው ሚስቱን? እስከ መቼ ድረስ ነው የሚመልሰው? እዳዋ እስከሚያልቅ ድረስ። እሺ አንድ ጊዜ ሚስቱን ፈታት አንድ ሰው ኢዳ ምን ያክል ነው የምቆጥረው? እ ሶስት ሶስት ጊዜ እስከምጠራት ድረስ ማለት ነው። በዚህ መካከል ካለቀበት ሳይመልሳት ኋላ ተስማሙ። እዳ ካለቀ በኋላ መፋታት እኮ የለብንም ነበር እኔ እናንተ አለች። እ ምንድን ነው የሚያደርጉት? አዲስ ኒካህ ነው። አዲስ ወልይ ይቀርባል፣ ሻሂድ ይመጣል፣ እሱም ተቀባይ ሆኖ ተቀምጦ እንደገና ይጋባሉ ማለት ነው። አዎ መህሩም እንዳዲስ ማለት ነው። ለዚህ ነው በዒዳ ውስጥ ቶሎ በቃ አልጠፍ ብሎ <laughs> መጀመሪያ ለመፍታት ምን ለመበል መልሻለሁ ለማለት አቡ ሐኒፋ መዛህ በራሷ ፍቃድ ነው። ሻሂድ ቢኖርም ራሷን ራሷ ከዳለች ነፍሴን ሰጥቻለሁ ካለችው ለወንዱ መጀመሪያ ብጥላ ነው። ሻሂድ መኖሩ ምንም አይደለም እኮ እሷ መዳሯ። ሻሂድ መኖሩ ሻሂድ ለብቻው ራሱ ነው ይቻላል። እ بسم الله الرحمن الرحيم باب الإله والظهار والكفارة ባቡል ኢላ መማል ወዝሃር አንቺ እንደናቴ ጀርባ ነሽ ማለት የአንቺ ጀርባ እንደናቴ ጀርባ ነው ማለት ሚስቱ ወልከፋራ እንዲሁም ከፋራን የተመለከተ እናያለን በዚህ ሐዲስ ባቡ አልኢላ መማል ወዝሃር አንቲ አለየ ከዘህሪ ኡሚ ማለት እ እዳ እየቆጠረች ያገባል ይችላል። አዎ ይችላል። እንደ ሁለት ሶስት እስከ አራት ድረስ ይችላል። አንድ ሰው ማለት አንድ ሚስቱን ፈታት እዳ እየቆጠረች እያለ ሌላ ሴት አገባ። እሷ ግን እዳዋ ሳያልቅ አታገባም። ምክንያቱም ማህፀን ላይ ያለው እንትን አላህ ያዘዘው እሷን ነው እዳ እንድትቆጠር ያዘዘው። እዳዋን ቆጥራ ሳትጨርስ ሌላም ሴት አግብቷል መልሼሻለሁ ማለት ይችላል። ይጸድቃል ሁለት ማለት ነው። ወላኪን ኋላ ላይ ይስማማል ላይስማሙ ያንኛው ደግሞ ሌላ ጥያቄ ነው። አሁን ዋናው ይጸድቃል አይጸድቅም ነው ሸሪዓው ላይ ያለው። ራሱን የቻለ ዕዳ እኮ ባቡል ዕዳ ይመጣላችኋል አልችል اللي زين السيد الله يفرقان كان له كتر درجة يفرقان تقبلتنا باب الإلاء والظهار والكفار باب الإلاء الإلاء مالك مشتق من الألية ألية إشعيلة بمعنى اليمين ألية كملوا يمتانه ያ ማለት መሐላ ማለት ነው። ወሄል የሚን መማል ማለት ነው። ወልጀን አላያ ይባላል። ወፊ ሸርዕ ሁ አየሕሊፈ ዘውጅ ባል ነው። አላ የጠዋ ዘውጀተው ሚስቱን ግንኙነት ላያደርግ አርባዓተ አሽሁሪን አው አክተር አራት ወርና ከዛም በላይ አራት ወርና ከዛ በላይ የማለ እሱን ነው የምንመለከተው። አለበለዚያ ኢላ አይባልም። ሊለዚነ ዩዕሉነ ሚን ኒሳኢህም ተረብሱ አርባዓቲ አሽሁር ይላል ሱረቱል በቀራ ሊለዚነ ዩእሉነ ለሚምሉት አላቸው። ሊለዚነ ለነዛ አላቸው ዩእሉነ የሚምሉ በምኖቻቸው ላይ በሚስቶቻቸው ላይ ለሚምሉት ሰዎች አላቸው። ምን ያክል አላቸው? ተረብሱ አርባዓቲ አራት ወር ድረስ መቆየት ይችላሉ። አራት ወር ድረስ ጊዜ ይሰጣቸዋል። አራት ወር ላይ አኒ እንትኑ ቃዱ ይመጣና ግንኙነት ማድረግ አለብህ ከሚስት ጋር አለበለዚያ መፍታት አለብህ ጥያቄው ይጠይቃል ሰውየው ማለት ነው። ግንኙነት አደርጋለሁ ካለ ይመልሳል። አላደርግም ካለ ደግሞ እሷ ትከሳለች፣ ይለያያል። አራት ወር ድረስ መቀመጥ ይችላል። ሐራም ነው ሐራም ነው። አራት ወር ድረስ መማሉ ሐራም ነው። ከአራት ወር በፊት ግን ይችላል ቅጣት። አንድ ወር ሁለት ወር ከሚስት መራቅ ይችላል። لأن النبي صلى الله عليه وسلم على على أزواجه شهرا واحدا አንድ ወር ያክል ከሚስቶቻቸው መለው ርቀዋል። ነብዩ አለይሂ ሰላቱ ወሰላም አንድ ወር ያክል ቀጥተዋቸዋል። ይሄ ለነዝዕ ነው፣ መስለሐ ስላለው ነው። በሴቶች ላይ የግንኙነት ማዕቀብ መጣል መስለሐ አለውና ነው። በመካከል ላይ ያለ ፍቅር ሊነሳና ጥሩ ነገር አመለካከታቸው ሊቀየርና ራሳቸውን ሊጠይቁ ይችላሉ። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ሚስቶቻቸውን አንድ ወር ያክል የራሷቸው። ይሄ ጥሩ ነው ማድረግ በዚህ ረጅዕ ማድረግና ሴቶችን እንዲቆጠቡ ከጥፋታቸው እንዲመለሱ ማድረግ ማለት ነው። ولكن አራት ወርና ከዛ በላይ መማል ክልክል ነው። هذا حرام حرام حرام እና እስኪ እንመልከት አላህ ይቋ ዘውጀተሁ አርባዓተ አሽሁሪን አክሰር አራት ወርና ከዛም በላይ ግንኙነት አላደርግም ብሎ መማል አንድ ሰው ወቀድ ተፈቀ አልአኢመቱ አርባ አራቱም አኢማዎች ተስማምተዋል ወገይሩሁም ሌሎችም አላ አነሁ ለው ሐለፈ አላ ያቅረበ አቀለ ምን አርባዓተ አሽሁር ከአራት ወር ያነሰ ከሚስቴ ጋር እኔ ሶስት ወር እቀጣታለሁ ሁለት ወር እቀጣታለሁ ከእሷ ጋር ግንኙነት አላደርግም ላይኩኑ ሙዕሊን ይሄ ሐራም የሰራ መሐሊ አይባልም ማለት ምንድን መሐላ ፈጻሚ መሐላ ፈጻሚ አይባልም። ከአራት ወር ያነሰ ከሆነ ከሆነ ማለት ነው። ዚሃር ማለትስ ምን ማለት ነው? አንድ ላይ ስላመጣው ነው። ዚሃር ማለት ደግሞ አንቲ አለየ ከበህሪ ኡሚ አንቺ እንደ እናቴ ጀርባ ነሽ። ከማ ሩኩቡኪ ሩኩቡ ወህሪኪ ቢኒካሂ አለየ ከሩኩቢ ኡሚ ቢኒካህ አንቺ ጀርባ ላይ በኒካህ ፈልጌ አንቺ ላይ መውጣቴ ልክ በእናቴ ጀርባ ላይ እንደ መውጣት ነው። ያ ማለት ምንድነው? አንቺና እናቴ ልዩነት የላቸውም። እናቴ ላይ ስሜት እንደሌለ ሁሉ ለአንቺም ስሜት የለኝም። ስለዚህ አንቺ እንደ እናቴ ሐራም ነሽ በእኔ ላይ ማለት ነው። ይህንን ጃሂልያዎች ይጠቀሙት ነበር። ሀዛ ቢኢጅማዕ ልዑለማ ሐራም ነው ሐራም ነው ማለቱ ራሱ ሐራም ነው እና አንቲ አለየ ከባህሪ ኡሚ سورة المجادلة قد سمع الله قول التي تجادلك في زوجها وتشتكي የሚለው አያ መጥቷል ወይንም ይሄ ሱራ የተወሰነ አያዎች በተከታታይ መጥቷል። ይህን በማውገዝ ማለት ነው። ይህን በማውገዝ ዘይሃረን አንቲ አለየ ከቦህሪ ኡሚ ይሄ አለ። በቂያስ በእናት አንቺ እንደ እናቴ ጀርባ ነሽ ማለት አለ። ወላኪን ሌሎችን በቂያስ ያስገባሉ። አንቲ አለየ ከቦህሪ ኡኽቲ አንተ አለየ ከዘህሪ ቢንቲ፣ አንተ አለየ ከዘህሪ ኻለቲ፣ አንተ አለየ ከዘህሪ አመቲ እያለ አክስቴ፣ እህቴ፣ ልጄ ምን ብሎ ሚስቱን በዛ መመሰል እነዚህ ላይ ስሜት እንደሌለ ሁሉ አንቺ ላይ ስሜት የለኝም ብሎ መማለም ይሄም ክልክል ነው። ዘህር ማለት ነው። ክልክል ነው። ይሄም ራሱ ሐራም ነው የሚሆነው። ያደርገው ግን አለ ይፈታል። ያደርገው ትሆንበታለች። ማድረጉ ክልክል ነው። ካደረገ እናያለን የሚባለው ተግባባን። ጀርባ ብቻ ይለያል ወይ? አይ ፈለው አባፈ ኢላ ገይሪ ዘህር ከልበጥን መሰለን ካነ ዘህረን አላ አብሃር በጥኑኪ ከበጥኒ ኡሚ ያ ማለት አንድ ሰው ጀርባ በጥኑኪ ከበጥኒ ኡሚ ሆድሽ ይሄ ከላይ ያለው ሆድሽ እንደ እናቴ ሆድ ነው ካለ አንቺ ሆድ ላይ አልተኛም እናቴ ሆድ ላይ በስሜት እንዳልተኛ ሁሉ እንደማልተኛ ሁሉ ማለት ነው። ያው ነው ያስይዛል። ዞህር ብቻ አይደለም ከጀርባ ብቻ አይደለም ጉዳዮች ሁሉ ተያያዥነት ያላቸው ማለት ነው። وإذا لم يعين الأمة كأن قال كظهر أختي يكون ظهارا وهو قول الجمهور جمهور العلماء እህትም ጋር ቢያዝ ያው ነው ተብሏል ብለዋል እንጂ እናት አንቲ የአንቺ ጀርባ እንደ እናቴ ጀርባ ነው ከእናት ጋር ብቻ አይደለም ከእህት እና ከአክስት ከመሳሰሉት ጋርም ሊሄድ ይችላል አላል አባ እንደ ጅምሁር العلماء وعن عائشة رضي الله تعالى عنها عنها قالت ስላለች አይሻ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ምለው ነበር አለች ምን ኒሳኢ ከሚስቶቻቸው ወሐረመ ሚስቶቻቸውን በራሳቸው ላይ እርም አደረጉ ነብዩ አለይሂ ሰላቱ ወሰለም። ፈጀዐለ አልሐላለ ሐላልን አደረጉት፣ ሐራምን ሐራም አደረጉት። በኤክሰፕሽናል ይሄ ይቻላል ማለት ነው። አንድን ሐላል ነገር ሐራም ማድረግ ይቻላል። አዳታ ቤትም ሸርዕ ስላለ አለበለዚያ ወተት በእኔ ላይ ሐራም ነው አይባልም። እንጀራ በእኔ ላይ ሐራም ነው አይባልም። ሐላልን ነገር ሐራም ማድረግ ራሱ መጀመሪያ ክልክል ነውና ولكن በ exceptional ይሄ ነብዩ عليه الصلاة والسلام አድርገውታል። በመሐላ ራስን መቆጠብ ሰዎችን ረጀዕ ለማድረግና ሚስቶቻቸውን ተግሳጽ ወይንም ደግሞ ግሳጼ ለመስጠት ብለው ነው ነብዩ عليه الصلاة والسلام ይህን ያደረጉት። ፈጀዓለ አልሐላለ ሐራመን ሐላል የነበሩትን ሚስቶቻቸውን ነብዩ በራሳቸው ላይ ሐራም አደረጉ። ወጀዓለ ሊልየሚኒ ለመሐላቸው ከፋራ ከፋራ አደረጉ። ረዋሁ ትርሚዚ ወሪጃሉሁ ሲቃት ናቸው። አላ ረሱሉላህ ሰለላሁ ዐለይሂ ወሰለም ይጨርሰው فجعل فجعل الحرامه ኢላ በሚስት ላይ መማል ሐራም ነው። ግንኙነት ላላድርግ ብሎ መናገር ሐራም ነው። አራት ወር ከሆነ ሐራም ነው። ሐራምን ሐላል አድርገው ተጠቀሙት ማለት ያንን ክልክል ነገር እንደ ተግሳጽ፣ እንደ መገሰጫና እንደ መከላከያ አድርገው ተጠቀሙበት ለማለት ፈልጎ ነው። ምን ይላሉ መሰላቸው? አይ ሐለፈ አላ የቅረበሁነ ሻረን አንድ ወር ከእናንተ ጋር ግንኙነት አላደርጉ አላደርግም አሉ። ወጅተመዐት ሊዛሊከ ዒደቱ አስባብ ብዙ ምክንያት ተሰባስበው ነው ነብዩ ለዚህ ያበቃቸው። በሚስቶቻቸው ላይ ሊምሉ የቻሉበት ምክንያት የሆነ ያጋጠማቸው ነገር አለ ወይ አነ ባዕዶ ኒሳ አንድ ሚስታቸው አፍሸት ሲረን አሳሳቢና አንገብጋቢ የሆነ ሚስጥር አባከነችባቸው። ካነቀር አሰረሁ ኢለይሃ ሚስጥር ነግረዋት ያንን ሚስጥር አወጣች። ሐታ ነባሁ አላሁ ዐለይህ አላህ ጠቆማቸው ከሌትን ሚስጥር አውጥተዋለች አላቸው። አላህ ነገራቸው ለነብዩ አለይሂ ሰላቱ ወሰለም። ወይተማዕና አለይሂ ፊ ነፈቀቲ ወበይ አንደኛ ይሄ ነው። አንደኛ ይሄ በጣም ተናደድና እናንተ ጋር አልቀርብም፣ አንድ ወር ያክል ሁላችሁንም እርቃለሁ አሉ። ከሚስቶቻቸው ውስጥ አንዷ ምን አውጥታ ሚስጥር አወጣች። አንድ ይሄ ነው ኬዙ የማሉበት ምክንያት። ሁለተኛ ወጅተመዕና አለይ ሚስቶቻቸው በአንድ ድምፅ ተስማምተው ተነሱ። ፊ ጠለቢ ነፈቀቲ ወበይት ነብዩና አለይሂ ሰላቱ ሰላም ጭንቀት ውስጥ ከተቷቸው። ቀለብ ቀለብ ቀለብ፣ ሁሉም ተንጫጩባቸው። በተመሳሳይ ሰዓት ሁሉም በተመሳሳይ ድምጽ ማለት ነው። ድምጽ ታጥሙን ሁለተኛ ይሄ ነው። አለይ በጣም ተዳፈሯቸው ነብዩ فكنا يراجعنه ويهجرنه اليوم الى الليل يا ነበሩ ይራጅዕነሁ ነብዩ ጋር በጣም ይመላለሷቸው ነበር ጭቅጭቅ ነገር ማለት ነው አንተ እንደዛ አድርገህ እኛ ምንም የለንም ምንድነው ባዶ ቤት ውስጥ ምን ቀውጥ ያደርጉት ነበር። ወህጁር ነው ይዘጓቸው ነበር ነብዩን አለይሂ ሰላቱ ወሰላም። ነብዩ ይዘጓቸው ነበር አይደለም። ማን ይዘጓ እነማን ያኮርፉ ነበር? ሚስቶቻቸው። وهذا الاخلاق መቀየር እኮ ይችላል። አፋ እንጠለቀኩነ አዩብዲለሁ ኸይረን ሚንኩነ ሙስሊማትን ሙእሚናትን ቃኒታትን ታኢባትን ሰይባትን ወአብካራ እንፈስል واجترأنا عليه ፈኩነ ዩራጅዕነሁ ወየህጁርነሁ ልየውመ ኢለለይ ቀኑን ሙሉ እስከ ሌሊት ጭምር ያኮርፏቸው ነበር፣ ነቢዩን ይዘጓቸው ነበር። ወተዘሐረት ዐለይህ አኢሸቱ ወሐፍሷ በተለይ ነገሩን ግልጽ አወጡት። አኢሻና ሐፍሷ በጣም እላይ ያወጡት ነገሩ። ቦታ አላቸው ደግሞ ነቢዩ ጋር አይሻም ፍቅር አላቸው። ሐፍሷም የዑመር ልጅ ናት። ቦታ ስላላቸው ሁለቱም እነሱ ጉዳዩን ገነን አድርገው አወጡት። በጣም ጫና ፈጠሩ በነቢዩ ላይ። ወሚን አሳሪ ሀደ ተባሁ ማወቃ ፊ ተህሪም አልዓሰል ሐታ ራሱ ማርን በራሳቸው ላይ ክልክል ያደረጉበት ደግሞ ኬዝ አለ። ነብዩ አለይሂ ሰላቱ ወሰላም ሐታ ነባሁም አላህ ቢቀውልህ እንተቱባ ኢለላህ ወደ አላህ ተውበት የምታደርጉ ከሆነ አላቸው። ሁለት ሴቶች ማና ማን ማለት ነው? አይሻንና ሐፍሷን ነው። ተውበት አድርጉ አለና አላህ ጥቆማ ሰጣቸው። ثم ان النبي صلى الله عليه وسلم سقط في اثناء هذه الايام በእነዚህ ጊዜያት ደግሞ ነብዩ አለይሂ ሰላቱ ወሰላም ወደቁ። አንፈረስን ከፈረሳቸው ላይ ወደቁ። አላህ ብዙ ጫና ተፈጠረባቸው። አንደኛ ሚስቶቻችን ሲፈጠሩ፣ ሁለተኛ ሚስጥር ወጣ፣ ሶስተኛ ምን ከፈረሳቸው ላይ ወደቁ። فجوحش شقه الايمن ቀኝ ጎናቸው ነብዩ አለይሂ ሰላቱ ወሰለም በጣም ተጎዳ። فلما اجتمعت هذه الاسباب እነዚህ ምክንያቶች ሁሉ ከተከማቹባቸው በኋላ وضاقت نفسه عنهن ነብዩ በጣም ጭንቀት ውስጥ ሲገቡ حلف አላ يقربهن شهرا ወር እናንተ ጋር አልደርስም በቃ ራሴን አገላለሁ አሉ ነብዩ አለይሂ ሰላቱ واعتزل في مصر ፈለማ ተመ ትስዓተ ወዕሽሩነ የውመን ሀያ ዘጠኝ ቀን ሲሆን ነዘለት አያቱ ተኽይር የሚያማርጠው አያ መጣላቸው። መመለስ ትችላለህ የሚለው ሲመጣላቸው ነብዩ በሀያ ዘጠነኛው ቀን ተመለሱ ወደ ሚስቶቻቸው። የሚገርመው ሀብቷና እንትና በማር ነብዩ አለይሂ ሰላቱ ወሰላም አንዷ ሚስታቸው ታመጣላቸዋለች። ማር ታዘጋጅና ታጠጣቸዋለች። ምን ዛሬ ደግሞ ሙጣ ምን ምን ጠጥታ ነው የመጣው? ሁሉም በተመሳሳይ እንትና ጋር ገብቶ ማር ስለጠጡ ነብዩ አለይሂ ሰላቱ ወሰለም ምን እናድርጋቸው? ሁላችንም ተመሳሳይ ቃል እንናገር። አንቺም ጋር ሲመጣ ዛሬ ደግሞ ምን አይነት እንትን ነው የጠጣኸው? አፍ ምን አይነት ሽታ ነው? በይ እኔም ጋር ትመጣለች። ተመሳሳይ አረፍተ ነገር ከተጠቀም አሃ ይሄ ነገር እውነትም ነው ይሉና ሊደነግጡ ይችላል። ይሄን አጨናንቀዋል። ምንድነው ዛሬ ደግሞ የቀመጥከው? ያረሰበላ እዛም ጋር ሲሄድ አረ እንትና አዘጋጅታልኝ የሆነ ነገር ነው የጠጣሁት ማር ነው ተበጥብጦ እዛችኛውም ጋር ሲሄድ እንደዚህ ይሄ ነገር ካሁን በኋላ ሐረምቱ አለየ ለአን አሽረበ አልአሰል እንደ ቁላን አልተጠማሩና በራሳቸው ነው ያ አዩሃ ነብዩ ሊመቱ ሐሪሙ ማአሐለ ላሁ ለክ አላህ ሐላል ያደረገልህን ያደረገልህን ነገር እንዴት በራስህ ላይ ሐራም ታደርጋለህ አላቸው ወቀሳቸው ወይም ደግሞ እንትና ጋር ማሬት ብቅጥያ ጋር ግንኙነት ያደርጋ ይፈወሰነ ይባላል ሚስት ታምበሽ ቦታ እና ለማንኛውም ይህንም አሉ። እነዚህ ሁሉ ተደራርበውባቸው ነው ነብዩ ከሚስቶቻቸው ሊመኑ የቻሉ። ይሄ ሁሉ ኬዝ ተሰባስቦ ነው ለዚህ ውሳኔ ያበቃቸው። ፈነዘለ ኢለይህን ወኸየረሁን ነብዩ መጡና ምርጫ ሰጧቸው። ፈክተርነሁ በቃ አንድ እኔን ምረጡ፣ አፈራችሁን ምረጡ፣ አለበለዚያ ዱንያ ምረጡ ልብሳችኋል። በቃ አማራጭ አማራጭ ወይ እኔንና አፈራን ምረጡ፣ ወይ ዱንያን ምረጡ። ይመቻችኋል። እኔ ከፈተዋችሁ እኔ ጋር ችግር አለና። አዎ ላይመቻችሁ ይችላል የተለያየ ነገር ላታገኙ ትችላላችሁ። ሌሎች ጎረቤቶች እንደሚያገኙ እንደ ጎረቤት እኖራለሁ ካላችሁ እኔ ጋር ስለማታገኙ ልፍታችሁ አሏት። አማራጭ በቃ ልፍታችሁ ይመቻችሁ ሌላ እኔ ጋር ከኖራችሁ ደግሞ ረሃብ ሊኖር ይችላል፣ ችግር ሊኖር ይችላል፣ የተለያየ ነገር ሊደርስባችሁ፣ አዛ ሊደርስባችሁ ይችላል። ግን አፈራ ስራ ትሰራላችሁ። ምረጡ አለ። አይ ነህኑ ነፍታሩ ነህኑ ነፍታሩ አንተን እንመርጣለን፣ ዲናችን እንመርጣለን፣ እንቀጥላለን አለ። ከዛ ነብዩ عليه الصلاة والسلام ገቡ፣ ትዳራቸውንም ቀጠሉ ማለት ነው ወለማ ለም የኩን ኢላኡሁ ሰለላሁ ዐለይሂ ወሰለም ለአርባዓቲ አሽሁር ለአራት ወር አይደለም ነብይ ማለት አው አክተር ወይ ከአራት ወር በላይ ለም የስር ኢላአን ሸርዕየን ወለም ይጅብ ዐለይሂ ከፋራ ከፋራ የሚያልጅብባቸው ለዚህ ነብዩ ዐለይሂ ሰላቱ ወሰለም ከፋራ ግን የመሐላ ከፋራ አለ የመሐላ ከፋራ ውጭ ላይ አለ በሌላው አራት ወር ምናምን ምናምን ላደረገው ማለት ነው وجعل الحلال حراما يشير به الى ما روي عن عائشه قالت كان رسول الله صلى الله عليه وسلم ነብዩ ነበሩ የሽረቡ አሰለን ፈጀዐለ አልሐላለ የሚለው ማለት ነው። ከኋላ ምን አለ መሰለኝ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ማሉ ሚን ኒሳኢ ሚስቶቻቸው ላይ ማሉ ወሐረመ ሚስቶቻቸውን እርም አደረጉ እናንተ ጋር አልቀርብም ብለው ፈጀዐለ አልሐላለ ሐላልን ነገር ሐራም ሐራም አደረጉት ሐላልን ነገር ሐራም አደረጉ የሚል ዘገባ አለ እና ወጀዐለ ሊለ ሚን ከፋራ ለመሐላ ደግሞ ከፋራ አለው ወንጀልን እንትንን ማራገፊያ ማለት ነው። እንየው ወጀዐለ አልሐላለ ሐራመን ሐላሉን ሐራም አደረጉት ማለት ምን ማለት ነው? ይህ አንድ ጥቆማ ለአይሻ የዘገበችዋለ ምን ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ። የሽረቡ አሰለን ማር ይጠጡ ነበር። እንደ ዘይነብ ቢን ትጃህሽ ዘይነብ ቢን ትጃህሽ ቤት ማር እየጠጡ እያለ ወይም ኩቱ እንዳ እዛው ይቀመጡ ነበር። እዛው ቆየት ይላሉ። መጠጥ አዘጋጅታላቸው ማር በጥበጣ አዘጋጀችና ኑ ብላ ነብዩን ጠራቻቸው። ልዩ ያለውን እንግዳ ሀዲያ የመጣላትን ነገር እሷ ማካፈሏ አለው ለነብዩ አለይሂ ሰላቱ ወሰለም እና እዛ ቆየ ፈዋጧት ፈዋጧቱ አነ ወሐፍሳ እኔና ሐፍሳ ተስማማን ትላለች አይሻ አድማውን የመቱት ያደረጉት ማና ማን ናቸው ሐፍሳና አይሻ ናቸው ተመካከሩና አን አየቱና ደኸለ አለይና አለይሃ ከኛ አንዳችን ጋር ከገባ ተባባለ አይሻና ሐፍሳ ናቸው ተጠራሩና አንቺ ሐፍሳ አይሻን እሷ እርስ ማለት አየቱና ማንኛችንንም ደኸለ አለይሃ ከዛ መጥተው ከዘይነብ ቤት አሁን ማርጠጥተው ነው የመጡት። ዘይነብ በዚህ ቀድማናለች ማለት ነው። ለነብዩ እንደዚህ አይነት ነገር አድርጋለ። ይሄ የሴት ያለ ቅናት ነው እና አንተም ጋር ይሁን ቀድሞ የሚመጡት ረሱላህ ወይንም ጋር ይሁን የመጡት ፈለቁለው እንበላቸው። እሺ ምን እንበላቸው? አከተ መጋቲ ዛሬ ሙጫ ነው እንደበሉት እንበላቸው። ሙጫ ማለት የዛፍ ላይ የሚወጣ ነገር ነው። እንትን ሙጫ አታውቁትም? በቃ ሙጫ የሚባል አለ። መጋሲር ነው እንደ ዛሬ ደግሞ የቀመጥከው ምንድነው? አፈጠረሙ መጋሲር መጋሲር ይላል እንበላሽ እነ አጅብ ምን ከሪሐ መጋሲር ምንድነው? መጋሲር መጋሲር ትላለህ አፍ ይሸታል ያ ረሱላህ ባያቸው አንቺ እኔም ጋር ከገቡላችኋለሁ ቃለ ላ እና መጡ ነብዩ አለይሂ ሰላቱ ወሰለም አንድ አዲስ ይገ አከልተል መጋሲር መጋሲር በልተሃል እንዴ? አረ ዘይነብ የሆነ ማር ነገር አዘጋጅታልኝ እሱን ነው አሉ ነብዩ አለይሂ ሰላቱ ወሰለም ولكن كنت أشرب عسلا ما رجيت الطهن برند زينب بنت جاف زينب بنت جاف في جنبك وما رنيت الطهن قال أعود له وقد حلف لا تخبري بذلك أحدا يا الله <laughs> آه مغاشر مغاشر تشرت له الزام هيدو عائشة قال عائشة <laughs> أكلت المغاشر على الشرط أنا مغاشر هذه اللي زينب قال ما ما تشرت شنو أه، فلن أعود له فهم بهلا زي الجال تطم አልጠጣም ወቀደ ሐለሱ ወላሂ አልጠጣም ላተክቢሪ ቢዛሊከ አሐደ ለአንድም ሰው እንዳነግርብኝ አሏል ነብዩ አለይሂ ለማንም አትናገሪ ማን ጋር አይሻም ጋር ሀብቷም ጋር ይሄ ነገር አጋጠማቸዋል አስቡት ይህንን ዘገባ ቡኻሪ ዘግቦታል። አንዘለላሁ ፊ አላህ ይናወር ያ አዩሃ ነብዩ ሊመ ሐረሙ ማ አሐለላሁ ለክ አላህ ሐላል ያደረገልህን ነገር ለምን ሐራም ታደርጋለህ የሚለው መጣ። ለምን ዘላችሁ አሁን መሰለኝ ብሎ ምንድነው የአዩሐን ነብዩ ሊመ ቱሐሪሙ ማ አሐለላሁ ለክ የሚለው አያ መጣ። የአዩሐን ነብዩ ሊመ ቱሐሪሙ ማ አሐለላሁ ለክ አንተ ነብይ ሆይ ለምን ሐራም ታደርጋለህ በራስህ ላይ አላህ ሐላል ያደረገልህን ነገር ተብተቂ መርዳተ አዝዋጅክ ሚስቶችህን ለማስደሰት ብለህ ወላሁ አላህ ገፉሩን ምህረተ ሰፊና ረሂሙን አዛኝ ነውና ቀድ ፈረደላሁ ለኩም ተሒለተ አይማንኩም መሐላችሁን የምታፈርሱበትንና ዘዴ አዘጋጅቶላችኋል። ወላሁ መውላኩም አላህ ወዳጃችሁ ነው። ወሆል አልዓሊሙል ሐኪም አላህ ሁሉን አዋቂና ጥበበኛ ነው። ወኢዝ አሰረ ነብዩ ነብዩ ምስጢር ሲናገር የነበረውን አውሳላቸው ኢላ ባዕድ አዝዋጅህ ወደ ከፊል ሚስቶቹ ምስጢር ነገረ ሐዲሰን የሆነ ምስጢር ተናገረ ነብዩ ፈለማ ነባአት ብህ ወአዝሐረሁ ላሁ ዐለይህ ያንን ሚስጥር ለማናወጣችሁ ለማን ባክኗን ዝመናላ በሚስጥር ፈለማ ነባአት ቢህ ያንን ሚስጥር ለሰዎች ስትበትን ወአድሃረሁ ላሁ አለይህ አላህ ደግሞ ለነብዩ ግልጽ አደረገ። ሚስጥር ወጥቷል አለችው። አረፈ ባዕዳ ወአዕረض አን ባዕድ ኢላ አኺሪ አልአያ እና ይህንን ነገር በማድረጋቸው ነው ፈጀዐለ አልሐላለ ሐራመን የተባለው ነብዩ አለይሂ ሰላቱ ወሰላም ሐራም የነበረውን ማርን በራሳቸው ላይ ሐራም አደረጉ። ካሁን በኋላ አልጠጣም ፈለን አዑደ ወሐለፍቱ ለኪ ምዬልሻለሁ፣ ለማንም አትናገሪ፣ ይህም ማር ካሁን በኋላ አልጠጣም አሉ ነብዩ አለይሂ ሰላቱ ወሰላም። ለምን አላቸው? አላህ መርታብተሪ መርዳታ አዝዋጅክ የሚስቶችህን ፍቅር ፈልገ ለምን በራስህ ላይ ሐራም ታደርጋለህ የሚለውን ከለከላቸው እና በዚሁ አጋጣሚ ነብዩም እነዚህ ሁሉ ሰበቦች ተጠራቅመው ነበር ነብዩን ለመሐላ የጋበዛቸውና እንዲምሉ ያደረጋቸው እና አንድ ወር ያክል ምለው ከዛም በኋላ ተመልሰው ወደ ሚስቶቻቸው ምርጫ ሰጥተዋቸዋል ብለናል አይደል? ግልጽ ነው የገባቸዋል። እሺ ቀጥል። ወአን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ቃል ኢዛ መضت አርበዐተ አሽሁርን ወቀፈ ልሙድ አብደላህ ብን ዑመር እንዲህ ይላል ቃል ኢዛ መضت ካለፈ አርበዐተ አሽሁር አንድ ሰው ከሚስቴ ጋር ግንኙነት አላደርግም ከሚስቶቼ ጋር ግንኙነት አላደርግም ብሎ ምሎ ኢዛ ኢዛ መضت ካለፈ አርበዐተ አሽሁር አራት ወር ካለፈ ውቂፈል ሙሊ የማለው አካል ይቆማል፣ ይያዛል፣ እዚህ ላይ ይጠየቃል። ሐታ ይጠልቅ ይገደዳል። ውቂፈል ሙሊ የማለው ሰውዬ ማለት ሙሊ ማለት ምን ማለት ነው? ምንድን ማለት መሀልተኛ መካከለኛ ማለት ነው። እሺ የመሐላው ባለቤት ወቂፈል ሙሊ የመሐላው ባለቤት ይገደዳል። ምን እንዳደርግ ሐታ ይጠልቅ ፍታም ይባላል። ወላ የቃው አለህ ጠላቅ ሐታ ይጠልቅ አራት ወር በመሙላቱ ብቻ ሚስቱ አትፈታም ፈትቻለሁ እስከሚል ድረስ ተግባባን አይደል? መሐላ ሐራም ነው። እስከ ስንት ድረስ? እስከ አራት ወርና ከዛም በላይ ሐራም ነው። የነብዩ መሐላ መሐላ ነው አይደል? መሐላው መሐላ ነው። ግን ሐራም ነው? ሐራም አይደለም። ሐራም አይደለም። ሐራም አይደለም። ከአራት ወር በታች ያለ ሶስት ወር፣ ሁለት ወር፣ አንድ ወር ሐራም አይደለም። ሐራም የሚሆነው መሐላ የትኛው መሐላ ነው? አራት ወርና ከአራት ወር በላይ ያለው ነው። ስለዚህ አብደላህ ብን ዑመር ምን ይላል? ኢዛ መዷት ካለፈች አርባአት አሹር አራት ወር ውቂፈል ሙሊ መሀልተኛው የመሐላው ባለቤት ይገደዳል። ሀታ ይጠልቅ ይታዘዛል። ሀታ ይጠልቅ ሚስቱን እንድፈታ በቃዱ ይጠየቃል። ወላ የቀዑ አለይሂ ሶላት ግን አይፈታበትም። ሀታ ይጠልቅ ፈትቻለሁ እስከሚል ድረስ አራት ወር በመሙላቱ ብቻ አይፈታበትም። የግድ አዘዋል። ፈታ አልፈታም ፍታ አልፈታም ካለ ይፈታበታል ቃሉ ቃዲ ይፈታበታል በራሱ ፍቃድ ማለት ነው። ለምን ግንኙነት አላደርግም አላ ፍታ አልፈታም ለምን ግንኙነት አደርጋለሁ የዚህን ጊዜ ፍቃድ አለ ማለት ነው። ግንኙነት አላደርግም ይህን አይነት ማዕቀብ ስለጣለ ነው ቃዲ ጣልቃ ገብቶ ሊፈታ የቻለበት ምክንያት እንጂ ቃዲ እንቢተኝነት ወይንም ደግሞ ሸሪዓን የጣሰ ነገር ካላደረገ በስተቀር አንድ ሰው ትዳር ውስጥ ገብቶ መበተን አይችልም። ፍቃዱ የለውም፣ አቅሙም የለውም። ሸሪዓም አይፈቅድለትም ይህን ነገር ካደረገ ግፍ እየሰራ ስለሆነ ብቻ ነው أخرجه البخاري وعن سل... وعن سليمان بن يسار تقبلتنا ها قبلتوا وعن سليمان بن يسار قال أدركت بضعة عشر رجلا عشرة ምናምን ሰዎችን አግኝቻለሁ ቢድዓ ማለት ምናምን የሚባለው ከሶስት እስከ ዘጠኝ ያለ ቁጥር ቢድዓ በመባል ይታወቃል ቢድዓ ሸዓረ ቢድዓ አሸረተ አስራ ምናምን ረጁለን ሰዎችን ወንዶችን አግኝቻለሁ ምን አስሐቢ ረሱላህ ሰለላሁ ዐለይሂ ወሰለም ከረሱሉ ሰሐቢዮች ሁሉም ሁሉም ዩቂፉነ አልሙሊ መሐላ የማለውን ሰውዬ ምን ያደርጉት ነበር? ያዙት ነበር ፍታ እያሉ አራት ወር ከሆነው በኋላ ያዙት ነበር ማበይነ ሰላት ሁለት ወቀድ ذهب الى هذا الاثر والذي قبله عامة الصحابة والجمهور من الأئمة الثلاثة مالك شافعي أحمد እነዚህ ሁሉ በዚህ ላይ ሂደዋል አራት ወር ከሞላው አንድ ሰው ይታገዳል ይታገዳል። ሚስትህን ፍታ ተብሎ ይጠየቃል። ፍታ ብቻ አይደለም የሚባለው። መጀመሪያ ምን ይባላል? ግንኙነታችሁን መቀጠል አለበት፣ ግንኙነት ማድረግ አለበት ይባላል። ማዕቀብህን አንስታ ይባላል። አላነሳም ካለ እሺ ፍታ ይባላል። አልፈታም ካለ ቃሉ ይተቀበላል። መጀመሪያ ጥያቄው እንደዛ ነው። ግንኙነት አይደለም። جمهور العلماء ን በዚሁ ይዘዋል። ሶስቱ አይማዎችን ማሊክ፣ ሻፊዒ፣ አህመድን በዚሁ ላይ ነው لا يقع الطلاق بمجرد مضي أربعة أشهر حتى يطلق المؤلي ይታገዳል፣ ይገደዳል፣ ይታዘዛል ማለት እንጂ አራት ወር ከሞላ በኋላ direct ይፈታበታል ማለት አይደለም። እሱ ሳይፈታ አይፈታም ይቀር ከፋራ አለበት። ከፋራተል ምን አይነት ከፋራ ምን አይነት ከፋራ አለበት እ ከፋረተል የሚን አለበት የመሐላ የመሐላ ከፋራ ማለት ነው ولكن يؤاخذكم بما عقدتم الايمان فكفارته اطعام عشرة مساكين ما تطعمون من آه من اوسط ما تطعمون اهليكم او تح او كسوتهم او تحرير رقبة فمن لم يجد فصيام ثلاثة ايام هي اللي ከዛሬ የሚል ከፋራ ነው። አንድ ከሆነ ያቁት የሚል አንድ የምን ከፋራ ነው የመሐላው ወላሂ ግንኙነት አላደረገኝ አይ ወሬ ያክል ነው እሳቸው የሚያራቁት ወሬ ያክል ነው። መጀመሪያ ሲናገሩ እኮ ወሬ ያክል ርቃችኋለሁ አላለ። ዝም ብለው ነው ማለት አያተ ተኽይር ከመጣ በኋላ ነው ነብዩ አልቀየዱትም በጊዜ አራት ወር ግን ክልክል ነው። የነብዩ አለይሂ ሰላቱ ወሰላም ክልክሉን አልሰሩት። ከዛም በፊት በነብዩ ነብዩ አለይሂ ሰላቱ ወሰላም አንድ ወር ያክል ስለራቁ አንድ ሰው አንድ ወር ያክል ይርቃል ያለ ነው። ሁለት ወርም ይርቃል። አራት ወር ያሉ ነው ቁርአን የተናገረው للذين يؤلون من نسائهم تربص أربعة أشهر ከዛ በስ ግንኙነት ካደረገ አይው ይቀር ዋን ኢብኑ አባስ ረዲየላሁ ተዓላ አንሁማ ቃል ካነ ኢላኡል ጃሂልያ በጃሂልያ ዘመን በሚስቶቻቸው ላይ ሲምሉ እንደዚህ ነበር። አስተና አንድ አመት አንድ አመት አንድ አመት አልቀርብሽም ወሰነተኝ ሁለት አመት ፈወቀተ አላሁ አርባዓተ አሽሁር አላህ አራት ወር ገደብ አደረገ። ፈኢን አቀለ ምን አርባዓቲ አሽሁርን ከአራት ያነሰ ከሆነ ፈለይሰ ቢኢላኢን መሐላ አይባልም። መሐላ አይባልም። ከአራት ወር ያነሰ ከሆነ መሐላ አይባልም። ኢላ የሚባለው ምን ከሆነ ብቻ ነው? አራት ወር ከሆነ ከአራት ወርና ከዛ በላይ ከሆነ ነው ኢላ የሚባለው። ከዛም በፊት ያለው ኢላ አይባልም። በጃሂልያ ዘመን ወላሂ አንድ አመት አልቀርብሽም ወይ ሁለት አመት አልቀርብሽም ነበር የሚሉት። ይሄ ዙልም ነው። አንድ አመትና ሁለት አመት ዙልም ነው። አንድ ሴት ልጅ ምን ያክል ልትችል ትችላለች? ልትቋቋም ትችላለች እስከ አራት ወር ድረስ ከወንድ ልጅ የበለጠ እነሱ መቋቋም ይችላሉ። ራሳቸውን መቆጠብ ይችላሉ። ምክንያት ከተወሰወሱ ሊበልጥ ይችላል፣ ሊፈጥኑ ይችላል። አራት ወር ድረስ ስድስት ሶብ ይሰጣል። አለበለዚያ ግን ክልክል እኮ ነው። መጀመሪያ ራሱ ሐራም እኮ ነው፣ ሐራም ነው። መጀመሪያ ይሄን ማድረግ እንደዚህ አይነት ማዕቀብ መጣሉ ዙልም ነው፣ በደል ነው የሚሆንበት። ከአራት ወር በታች ግን ይቻላል። ለምንድን ነው የተቻለው? አንድ ሰው ዝም ብሎ ተነስቶ መሐላ ክልክል ነው። ከአንቺ ጋር እንትላለ ነብዩ አለይሂ ሰላቱ ሰላም ያ ሁሉ ሰበብ ተጠራቅሞባቸው ነው አንድ ወር ያክል ምለው የራቁት ተጓባን አይደል መሐላው ላይ ይባላል አዎ ኢላ ሙሐረም አይደለም ኢላ አንጃኢዝ ነው የሚለው የነብዩ አለይሂ ሰላቱ ሰላም የሚበቃው ለተብሳጥ ነው ሚስቶቻቸውን ለመምከር ነው እንደዚህ ከሆነ ርቃችኋለሁ ጥሩ አይደለም አልችልም እንደዛ አትጨቃጨቁኝ ነው እና ምርጫ ሰጥቷቸው ነገር አይ ላ አይባልም ኢላ ሙሐረም አይደለም ወአንሁ ረዲየላሁ ተዓላ አንሁማ አነ ረጁለን ዛሀረ ሚን እምራአቲህ ወአንሁ ለራሱ ባብ አይደለም ያደረገለት ባቡ ዚሃር የሚለው ደግሞ ከዚህ ነው የሚጀምረው ዚሃር ባብ አላደረገውም እና እናንተ ባብ ያደርጋል አንዳንድ ኪታብ ባባ አላደረገለትም እ እሺ ዚሃር ወአንሁ ዚሃር ማለት አንቺ እንዴት እናት ጀርባ ነሽ ማለት ወአንሁ ከዚሁ ከእብኑ አባስ ረዲየላሁ ተዓላ አንሁማ አነ ረጁለን ዛሀረ ሚን ኢምራአቲ አንድ ሰው ሚስቱን አንቺ አለ አንቺ አለየ ከባህሪ ኡሚ አላት ثم وقع عليها ከዛ ግንኙነት አደረገ فأتى النبي صلى الله عليه وسلم ነብዩ ጋር መጣ አነ ረጁለን አንድ ሰው ظهر من امرأتي ظهر ማለት ምን ማለት ነው ምን ማለት ነው ظهر ማለት ሸበሃ ظهرها بظهر ኡሚ ማለት ነው። የሚስቱን ጀርባ እንደ እናቱ ጀርባ አመሳሰለው ማለት ነው። በኒካህ አንቺ አንቺ ላይ መጋለብ ወይንም አንቺ ላይ መውጣት ፍቃደኛ አይደለሁም የአንቺ ጀርባ እንደናቴ ጀርባ ነው አለ። ይህን አይነት ይጠቀሙበት ነበርና ካሁን በኋላ አንቺ በቃ እናቴ ማለት ነው። ይሄ ማለት ስም የተለኝም አልፈልግሽም ማለት ነው። direct ፍች ነው ወይ? ድሮ በጃሂልያ ዘመን ፍች ነበር። አሁን ግን ፍች አይደለም። ሐራም ነው። መጀመሪያ إجماع علماء ሐራም ነው ማድረጉ። ያደርገው ግን ይፈጸም እና አነ ረጁለን አንድ ሰው ዛሃረ ሚን እምራአቲ ሚስቱን ዛሂራ ዛሃራ አደረጋት። አንተ ያለየ ከባሪ ኡሚ አንቺ እንደ ጀርባ ነሽ አላት። ثم وقع عليها ከዛ ግንኙነት አደረገ። ወቅዓ አለይሃ ማለት ወደቀባት ማለት ነው። አረብያው ጠይቃሉ። وقع عليها ማለት ምን ማለት ነው? ግንኙነት አደረገ ነደመና ማለት ነው። ሰዓት ነቢ ስለ ላ ሰለም ተጸጽቶ እንደገና ነብዩ ጋር መጣ። ፈቃል እንዲህ አለ እኔ እኔ እኮ አላቸው ወቃቱ አለይሃ እኔ እኮ ግንኙነት አድርግ ከሚስት ያ ረሱላህ ቀብለ አኑ ከፍቲል ከፋራውን ከማውጣት በፊት እኮ ግንኙነት አድርግ ያ ረሱላህ አላቸው። ቃል እንዳሉት ነብዩ ፈላ ተቅረበሃ እንዳትቀርባት አሉ። ሐታ ተፍዓለ እስከምታደርግ ድረስ ማአመረ አላህ ያዘዘውን እስከምትፈጽም ድረስ ግንኙነት እንዳታደርግ ካሁን በኋላ እንዳትቀርባት አሉ። መጀመሪያ ምንድነው ማድረግ ያለበት? ከፋራ ነው። ፈተሕሪሩ ረቀበትን ምን ቀብለ አየተማሳ ነው የሚለው ግንኙነት ከማድረጋቸው በፊት መጀመሪያ ባሪያ ነፃ መልቀቅ አለበት ማለት ያንን አዟል ማለት አላህ ቀብለ አየተማሳ ብሎ ነው ያዘዘው። ከመነካካታቸው ግንኙነት ከማድረጋቸው በፊት ከፋራውን ያውጡና ከዛ ሚስቱና ግንኙነት ይፈቀድላቸዋል ማለት ነው። ተባባን አይደል? ነብዩም እንዳሉ ፈላ ተቅረባ እንዳትቀርብ ሀታ ተሰአለ እስከምትፈጽም እስከምታደርግ ማ አመረከ አላህ አላህ ያዘዘህን እስከምታደርግ ድረስ አደራህን እንዳትቀርብ አሉ። ካሁን በኋላ ከፋራውን አውጥተህ ከዛም በኋላ ነው ግንኙነት ማድረግ የምትችለው። رواه الأربعة وصححه الترمذي ورجح النسائي والسلف حديث مرسل رواه البزار من وجه آخر عن ابن عباس ذكبال وزاد في كفر ولا تعود قال መጀመሪያ ከፋራ ውጣ እንዳትደግም ከከፋራ በፊት ግንኙነት እንዳታደርግ አሉ ነብዩ አለይሂ ሰላቱ ወሰላም أمر أمره النبي صلى الله عليه وسلم بالكفار وذهب إلى ظاهر هذا الحديث عامة أهل العلم وقالوا ليس في هذه الصورة إلا كفارة واحدة عند كفارة بالثانية اللبسية وقال بعضهم فيها كفارتان وهو محجوج بهذا الحديث عند كفارة بالثانية اللبسية كفارة ونوطل كذا ولا بنينة ما أدرك بالثانية تبابا آية الظهار يمتعشو بمعنى بمعنى نبه أوس بن الصامي አይደል አውስ ብን الصامي ሴትዮዋ ማን ነበረች ከውላ ቢንቱ ማሊክ እብኑ ሰዕለባ አልአንሳሪያ ከውላ ቢንቱ ማሊክ ትባላለች ሴት ባል ደግሞ ማን ይባላል አውስ ብኑ ሳሚ ይባላል በእነዚህ ነው የመጣ አልሐምዱሊላህ يكون الله ቀድ ሰሚ አላሁ ቀድ ሰሚ አላሁ አላህ በእርግጥ ሰምቷል። ቀውለለቲ የዛችን ቃል ሰምቷል። ቱጃድሉከ አንተን ስትከራከርህ የነበረችን የኸውላ ቢንቱ ማሊክን የእሷን ድምፅ ሰምቷል። አላህ ሲዘውጅሃ ስለ ባሏ ጉዳይ አንተ ጋር ስታደርግ የነበረውን ምልልስ ወተሽተኪ ኡኡታዋን ስታቀርብ የነበረውን ሰምቷል። ኢለላህ ወደ ጌታዋ ስታቀርብ የነበረውን ኡኡታ ነብዩ አለይሂ ሰላቱ ወሰላም ምን ብለዋት ነው እ ጠለቀቲ አው ቃለ ለኪ ቃለ ለኪ ظهرت في በቃ ብሎሻል እኮ ምን ላድርግ? ኧረ ፈትቼሻለሁ አላለም ጓሃር ሱኪና ያለው ብሎሻል በቃ ምን ላድርግ እያሉ ነብዩ አለይሂ ሰላቱ ወሰለም ሲዞሩባት ነበር። መጨረሻ ላይ ወደ ጌታው ዞረችና እኔ እኔ ዘንድ ያ ጌታዬ ሆይ እኔ ዘንድ ህፃናቶች አሉ ለሱ ብሰጣቸው ጃኡ ይራቡብኛል። ወኢን በመንቱ ኢን አዕጠይቱ ለሱ ብሰጣቸው ባኡ ይባክኑብኛል። ወኢን በመምቱሁም ኢለየ ወደ እኔ ባመጣቸው ጃኡ ይራቡብኛል። ጌታዬ ሆይ ምንም መሄጃ የለኝም ኡኡ አለች ወደ ጌታዋ አላህ ይችን አያ ነጋ ቀርሰኒ አላህ አላህ ቃሏን ሰምቷል። ቀውለ ለቲ ትጃድሉ አንተ ጋር ስትጨቃጨቅ የነበረችውን ፊ ዘውጂሃ ስለ ባሏ ጉዳይ ወተሽተቲ ወቅቷን ስታቀርብ የነበረችውን ሰምቷታል። ኢለላህ ወደ ጌታዋ ወላሁ አላህ የስማዑ ይሰማ ነበር ተሐውረኩማ የምትመላለሱትን ቃል አንተ በቃ ብሏል ያለውን ብሎሻል ምን ላድርግ ስትላት አልፈታኝም እኮ ስትል የነበረውን መመላለስ እነላህ ሰሚዑን በሲር አላህ ሁሉን ሰሚና ሁሉን ተመልካች ነው። አለዚነ እነዛ ዩዛሂሩነ ዚሃር የሚያደርጉ ሚስቶቻቸውን أنت علي كظهر أم የሚሉ منكم ከእናንተ ከኡመተ ሙሐመድ ወይም ከሰሐቢዎች ውስጥ ምን በሚስቶቻቸው ላይ ማሁን አይደሉም ደግሞ እነዚህ ሚስቶቻቸው አይደሉም أمهاتهم እናቶቻቸው አይደሉም እናንተ እንደ እናቶቻችን ናችሁ ብለው መሰሏቸው እንጂ እናቶቻቸው አይደሉም። ስለዚህ إن እናቶቻቸው አይደሉም ኢለላኢ ወለድነው እናቶቻቸው እናቶቻቸው አይደሉም ኢለላኢ እነዛ እንጂ ወለድ ነውም የወለዷቸው እንጂ የወለዷቸው ብቻ ናቸው እናት የሚሆኑ አመሳሰሉ እንጂ እናት ማለት አይደለም። ስለዚህ ሚስቱ ናት። ምን ማድረግ ብቻ ነው ያለበት? ከፋራ ማውጣት ብቻ ነው ያለበት። ወኢነሁም እነሱ ለየቁሉነ ሙንከረን ሚነል ቀውሊ ወዙራ በዛ አውግዞታል። ዚሃር ሐራም የሆነውን በዚህ ነው። ወኢነሁም እነዚህ ዚሃር የሚያደርጉ ሰዎች አላላህ ለየቁሉነ ይላሉ ሙንከረን አስቀያሚ ቃል እየተናገሩ ነው። አንቺ እንደ እናቴ ጀርባ ነሽ ያ አላህ من القول ከንግግር ዘግናይ ንግግር وزورا እጅግ በጣም ሰዎች ላይ በደል የሆነ ንግግር እየተናገሩ ነው። ሚስቶቻቸው እንደዚህ ማለት የለባቸውም። وإن الله አላህ لعفو ይቅር ባይና غفور መሐሪ ስለሆነ ይቅርታ ተውበት ለምናችሁ ወደ ጌታችሁ ተመለሱ እናንተ ሚስቶቻችሁን ዚሃር የምታደርጉ ሰዎች والذين አላሁም እነዛ ዩዛሂሩነ ሚን ኒሳኢህም ሚስቶቻቸውን ዚያር የሚያደርጉ ሰዎች ثم يعودون ከዛ የሚመለሱ ወደ ሚስቶቻቸው ለመመለስ ፈቃደኛ ይሆኑ አንቺ በእኔ ላይ እንደ እናቴ ጀርባ ነች ካለ በኋላ አአ ሚስቴ ትሁን ብሎ ፍላጎት ያለው አካል ምን ማድረግ አለባቸው? ፈተሕሪሩ ረቀበትን ባሪያ መልቀቅ አለባቸው። ሚን ቀብሊ አየተማታ ግንኙነት ከማድረጋቸው በፊት ዛሊኩም ቱዓዙነ ቢህ ይህ ነው እናንተ የምትገሰጹበትና የምትመከሩበት። ወላሁ ቢማ ተዕመሉነ ኸቢር አላህ የምትሰሩትን ነገር ሁሉ ያውቃል። ፈመን ለም የጅድ ያላገኘ ባሪያ ፈሲያሙ ሸህረይኒ ሙተታቢዓን ሁለት ወር መጾም አለበት። ሚን ቀብሊ አየተማሳ አሁንም ግንኙነት ከማድረጋቸው በፊት ፈመን ለም የስተጢዕ አሁንም ያልቻለ ፈኢጥዓሙ ሲቲነ ምስኪና ስልሳ ምስኪንን መመገብ አለበት። وعن سلمة بن صخر رضي الله تعالى عنه قال دخل رمضان رمضان جبا እና ፈክቱ ፈራሁኝ አን ኡሲበ ምርአቲ ከሚስቴ ጋር ግንኙነት ማድረግ ፈራዋል። ረመዳን ገብቶበታል። አስቡ፣ ረመዳን ገብቷል። በረመዳን ግንኙነት ማድረግ እጅግ በጣም ዘግናኝ ሐራም ነው። ይህን ነገር ያውቃል እና ምን አደረግኩ አለ ደፈለ ረመዳን ረመዳን ገባ። ፈቂቱ ፈራሁ አን ኡሲበ ምርአቲ ከሚስቴ ጋር ከሚስቴ ጋር ግንኙነት አደርጋለሁ ብዬ ፈራሁኝ፣ እወሰወሳለሁ ብዬ ረመዳን ተባህርቱ ሚና አንተ አለየ ተባህሪ ኡም ያልኳታል ሰሐቢይ በቃ አንቺ እንደ እናትሽ ጀርባ ነሽ አልኳት። መጀመሪያ የትኛው ነው ሐራሙ በጣም የሚከብደው? በረመዳን በረመዳን ግንኙነት ማድረጉ ራሱ ትልቅ ሐራም ነው። ከዚህ የሚበልጥ መስሎት በዚህ ሐር ራሱ ብሎ ነው። ረመዳኑ መጀመሪያ ራሱ ይከለከላል እኮ በሐራምነት ትልቁ ሐራም ነው። አንደኛ ወይ ጂሃርን አላያቅምና ነው ሁክሙ እንትን በእንትን እንትን ክልክል ያንኛው መብለጡን በረመዳን እንትን መብለጡን ያን ለአለሁ ሳያውቅ ሊሆን ይችላል ይሄንን ያለው ይላሉ። እንጂ አለበለዚያ በረመዳኑ ራሱ የረመዳኑ ሐራምነት እኮ በጣም ትልቅ ሐራም ነው። ፈባርቱ ሚንሃ ዚሃር አደረግኳት። አንቺ አለየ ከዶህሪ ኡሚ ያልኳት በረመዳን ግንኙነት እንዳላደርግ መቼ? በረመዳን ቀኑን ነው ሌሊትማ ይፈቀዳል፣ ችግር የለም። ቀኑን ግንኙነት እንዳላደርግ ድንገት እንዳልሳሳት ብዬ አንቲ አለየ ከባህሪ ኡሚ አልኳት። ተባህርታ ፈንከሸፈ ሸይኡን የሆነ ነገር ተለቅ ያለትኛለ ሚንሃ አንድ ጊዜ ሌሊተን ሌሊት የሆነ ነገር ታየኛል። አንተ አለየ ከባህሪ ኡሚ ከማለት ይልቅ ምን ማድረግ ነበረበት? ቀኑን እየተጠበቀ ሌሊቱን ግንኙነት ማድረግ ነበረበት አይደል? ወላኪን ሶብራ አጥቶ ነው። ለቀኑ ብሎ ሌሊቱንም ሐራም አደረገ በራሱ ላይ። አንተ ያለየ ከባህሪ ኡሚ አላት ማለት ሌሊትም ሐራም ናት፣ ቀንም ሐራም ናት። ግን ረመዷኑ ብቻ ቢከለከለው ኖሮ የሚከለከለው መቼ ነው? ከፈጅር ጀምሮ እስከ ፀሐይ እስከሚገባ ድረስ መግሪብ እስከሚደርስ ድረስ ብቻ ነበር ክልክል የሚሆንበት። በራሱ ላይ አመጣለ። አይ ኢጅቲሃድ በጀህል ኢጅቲሃድ ማድረግ እዚህ ደረጃ ያደርሳል። فانكشف لي شيء የሆነ ነገር በለጭ አለብኛል። በጣም በጣም ታወሰኝ። وفي رواية በሌላ ዘገባ فرأيت خلخالها بضوء القمر በጨረቃው ነጸብራቅ በጨረቃው ብርሃን የአልቦዋን ነጸብራቅ አየሁት አለ። እዛን ሰዓት ጌጧን ማለት ነው። ጌጧን አየሁት ታየኝ። በጣም እንትን ስትለኝ በቃ ስሜት ተገባሁና ግንኙነት አደረግን አለ። ሌሊት ነው ግንኙነት ያደረጉት። አስብ ጂሃር ስለሆነ ብቻ ነው የክልክል ነገር ሰራ የተባለው فانكشف ل የሆነ ነገር በለጭ ያለብህ شيء የሆነ ነገር منها ከውበቷ ከሷ ሌሊተን ሌሊት ተወቃቱ አለሃ ግንኙነት አደረኩ ፈቃለ ለረሱላህ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ ግንኙነት አደረግኩ አልኳቸው። በቃ ካሁን በኋላ እንዳይደገም ግን እንዳለ ሐሪር ረቀባ ባሪያ ነፃ ልቀቅ አሉ። ፈቁልቱ ማአምሊኩ ኢላ ረቀበቲ ራሴን ረቀባ እንጂ ሌላ ረቀባ የለኝም አልኳቸው። ቃለ ፈሱም ሸህረይኒ ሙተታቢዐይን እሺ፣ ባሪያ ከሌለ ሁለት ወር በተከታታይ አሉ። ቁልቱ አልኳቸው ወሃል አሰብቱ ለዚ አሰብቱ ኢላ ሚን እዚህ ሁሉ ዳ ውስጥ የገባሁት በጾም ወህል አሶብቱ ለዚ ያንን ነካው አሶብቱ ይሄ ደረሰብኝ ነገር ደረሰብኝ ኢላ ሚን በጾም ምክንያት እንጂ ሁለት ወር እንደ ትግስት ኖረ ምክንያቱም ነው ሁለት ወር የማይታገስ ከሆነ ሙተታቢ ነው አይደል ይሰሙ አንድ ቀን ካበላሽ እንደገና አንድ ብሎ ነው የሚጀምረው። ያንን ነው የፈራው እሱ። ይሄንን ፈተሙ። እሺ ምን አሉ ቃል ነብዩ እንዳል አጥን አረቀን ምን ተምሪ እሺ አረቀን ምን ተምር በይነ ሲቲነ ምስኪነን አንድ ዘንቢል ቴምር ስጥ በይነ ሲቲነ ምስኪነን በስልሳ ምስኪኖች መካከል በርትን ወደቃ ስጥ አሉ እና ማረሰጡት ማለት ነው ሶስት ነው አይደል የተጠ ቁርአኑ ለዛ ማለት ነው መጀመሪያ ተሕሪሩ ረቃላ ቀብላ እየተማሳ ከመለመ ስተጠ ሲያሙ ሸህረይን ሙተታቢዓይን ፈመን ለም የስተጠዕ ምን ያደርገን ኢጣሙ ሲቲነ ምስኪንን ቀብላ እየተማሳ ሶስቱም ላይ ቀብላ እየተማሳ ቀብላ እየተማሳ ይግድ ግንኙነት ከማድረግ በፊት ነው ከፋራው የሚወጣው ዚሃር ያደረገ ሰው ማለት ዚሃር ያደረገ ሰው ስልሳ ምስኪን ይመግባል مد بر ለስልሳ ምስኪን አንዳንድ ሙድ ከስንዴ نصف صاع من غير البر ከስንዴ ውጭ ካለ ደግሞ የቁና ግማሽ ለስልሳ ምስኪን ማለት ስንዴ ከሆነ አንዳንድ ሙድ ለስልሳ ሙድ ማለት ለስልሳ ምስኪን ሙድ ታውቃላችሁ? ሙድ ማለት ምንድን ነው? አንድ ስንዴ ከሆነ ሙዱ ቡሪን ነው። ከስንዴ ውጭ ከሆነ ምን መሆን አለበት? ኒስፉ ሳዕን أخرجه أحمد والأربعة للنسائي وصححه ابن خزيمة وابن آه ابن خزيمة وابن الجارود زجبوها وفي الحديث دليل على أن كفارة الظهار مرتبة لا يجوز العدول من كفارة إلى أخرى حتى أجزاء الأول فمن لم يستطع فمن لم يستطع يمهلا مرجان يمهلا يمهلا عن من دون بدل ولكن يؤاخذكم بما عقدتم الأيمان فكفارة إطعام عشرة مساكين من أوسط ما تطعمون أهليكم أو كسوتهم نار عشر مسكين أو تحرير رقبة أو بمرجان يسطر فمن لم يجد ፈቅያሙ ሰላሰቲ አያም ምርጫ ተሰጥቷል እዛኛው ላይ እዚህኛው ላይ ግን ምርጫ አልተሰጠም። ፈመን ለም የስተጠዕ ረቀባ መጀመሪያ ባሪያ ይለቃል አንድ ፈመን ለም ካልቻለ ስልሳ ቀን መጾም ካልቻለ ስልሳ ምስኪን መመገብ ካልቻለ ካልቻለ ካልቻለ ቅደም ተከተላለሁ ማለት ተርቲብ አለበት ባቡ አለ